ክፍል 18 ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬ ሚያዝያ 25 ማክሰኞ ቀን 2008 ዓ ም ነው እንደኛው እንደ ኢትዮጵያውያን አቆጣጠር። በዛሬው ፕሮግራማችን የተወሰኑ ዜናዎች ወንድሜ ነህ በየነ ከሃንጋሪ የላከልን ፕሮግራም ይኖረናል። ፕሮግራሙን ተቋርጦ መቀጠል በማስመልከት አንዳንድ ነገሮች እዚህ ላይ ማለት ፈልጋለሁ በጣም አዝኛለሁ። በመጀመሪያ ላፕቶፕ የተበላሽቶብኝ ነበር። ከዚያ ኢንተርኔት መረጃም ለማፈላለግ ኢሜሎችንም ለማንበብ ከዚያም በመጨረሻም ፕሮግራሙን upload ለማድረግ የምጠቀምበት ተቋርጦብኝ ቆይቷል። አሁንም እሱ እንደተቋረጠ ነው። ለጊዜው እንደ አማራጭ ስ በሞባይሌ ነው upload እያደረግኩ ያለሁት። በዛ ምክንያት ችግር ገጥሞኛል። አሁንም በሱ ላይ በእንቅርት ላይ ጆሮ ደግፍ የምትለው። አስተያየት መቀበያ የነበረው ሲም ካርድ ጠፍታብኛለች 0972 የምትለው ደግሞ ቀፎዋም SIM card ማንበቢያው ሽቦዎቹ ተሰብራ አሁን በሲም ካርድ መግዛት አትችልም። ያው በአካል ትገባለች፣ ግን ስለማታነበው SIM card እንደሌለው ሆናብኛለች እና የሚፈታተን ነገር ያለ ነው የሚመስለው። ለማንኛውም ፕሮግራሙን ለማስቀጠል ጥረት አድርጋለሁ። ይህን ይመስላል ያለኝ ነገሮች። ዜናውን እና የወንድሜንህን ፕሮግራም ከሰማን በኋላ ስለ አስተያየቶቻችሁና ወደፊት እስቲ ምን ማድረግ ይቻላል የሚለውን በምን መልኩ እንደምትጠቁሙ እንወያያለን። የወሩን ዜናዎች በአጭር በአጭር ውስጥ ለመጥቀስ እሞክራለሁ። በዚህ ወር ከሞላ ጎደል ሁሉም company ዎች አዳዲስ ቀፎ የለቀቁ ነው የሚመስለው። አፕል የሚባለው iPhone SE የምትባል ለቀዋል። HTC የሚባለው HTC ten የሚባል ለቋል። Huawei Huawei P nine የሚባል ለቋል። ሁሉም ለሌትስት እና ለ best በጊዜም በጣም የመጨረሻ ደረጃውና በጥራትም የበለጠውን አካተው ነው የወጡት። ሌላው በዚህ ወር የተዘገበው ማይክሮሶፍት እንደ መነጽር ተለብሶ መንገድ ላይ በምንንቀሳቀስበት ጊዜ የሚያጋጥሙን ነገሮች ማየት ለተሳናቸው የሚነገር ወይም artificial intelligence ሰራ የሚለው እንግዲህ ይህ AI ወይም artificial intelligence መነጽሩ እየተጠቆመበትን አቅጣጫ በማየት ቦታው ላይ ጽሁፍ ካለው ጽሁፉን በማንበብ ከሌለው የቆመውን ነገር ለመለየት በመለየት መነጽሩ ወደ ጆሮ በሚመጣው በኩል earphone አለው። እዛ earphone ላይ ይናገራል። እናም እንደዛ አድርጎ የማይክሮሶፍት programmer የሆነ ማየት የተሳነው ግለሰብ መድረክ ላይ ይህን እያሳየ ታይቷል። ሌላው እዚሁ ከ AI ሳንወጣ ፌስቡክም website ኡ ላይ post የሚደረጉ ስዕሎችን pictures photos and images ማለት ነው ስዕሎቹ ላይ ያለውን ነገር በማየት በስዕሉ ላይ አሁን ፌስቡክ ስንጠቀም የሚያጋጥመንን ቁጥር one zero zero four four four ምናምን የሚለውን ስዕሉ ላይ ባለው ነገር መተካት የሚያስችል ቴክኖሎጂን ጀምርያለሁ ብሏል። ለምሳሌ ሁለት ሰዎች ባህር ዳርቻ ላይ ቁጭ ብለው ከሆነ picture ኡ የሚያሳየው ሁለት ሰዎች ባህር ዳርቻ ላይ ቁጭ ብለው የሚያሳይ picture የሚል ይሆናል ማለት ነው የስዕሉ ስም። ስለዚህ down down እያደረግን በ PC ያችን ወይም በሞባይላችን ስናነብ graphic ወይም እንደዚህ ብሎ ዝም ከማለት ይልቅ picture ኡ ላይ ያለውን ነገር ጠቆም ያደርገናል ማለት ነው። እሱን ሰርተዋል ፌስቡኮች። ሌላ ሁለት ብሬል የተገጠመላቸው ስልኮችም ገበያ ላይ ወጥተዋል በዚህ ወር። አንደኛው እንደውም ሰፋ ይላል ወደ ታብሌት የሚያመዝን ነው። እነዚህ ሁለት መሳሪያዎች አንድሮይድ ቀፎዎቹ ነው። ልዩነታቸው ግን በ screen ፋንታ ብሬል ነው የሚያወጡት። ስለዚህ screen ስንዳስስ ብሬል ነው የምናነበው። message ብንከፍት ኢንተርኔት ብንከፍት በብሬል screen ላይ የመጣውን ጽሁፍ አንብበን መጻፍም ማንበብም መቀጠል እንችላለን ማለት ነው። የተለመደው የስማርትፎን የአንድሮይድ አገልግሎቶች እንደተጠበቁ ናቸው። ስልክ መለወል መቀበል፣ በድምፅም በ TalkBack መጠቀምም ያስችላል። የተጨመረለት በብሬል መሆኑ ነው እና አንደኛው ብሬል ቱጎ ነው የሚባለው፣ ሁለተኛው ኒዮ ብሬል ነው የሚባሉት። የብሬል ቱጎ ሀያ ብሬል ፊደሎችን በአንድ ጊዜ ማሳየት ሲችል ኒዮ ብሬል ደግሞ ሰላሳ ሁለት ፊደሎችን በአንድ ጊዜ ያሳያል። ያው previous እና next የሚሉ አለው። ያለፍን ወደ ኋላ እየተመላለስን ማንበብ ያስችለናል ማለት ነው። ሌላውና ከዚህ በፊትም <clears throat> ጠቆም ሳረገ የቆየሁት የኤንቪዲኤ አስረኛ ዓመት በዚህ ወር ተከብሯል። እኛ አቆጣጠር በሚያዚያ 15 16 ና ሚያዚያ 22 23 ይህም online በ server በተደረገ ኮንፈረንስ ነው የተከበረው። የኤንቢዲ መስራቾች የማይክሮሶፍት ተወካይ የሞዚላ ተወካይ ተገኝተው ንግግር አድርገዋል። በዛ መልኩ ተከብሮ አልፏል። ባጭሩ እና ወሳኝ ወሳኝ ናቸው ብዬ የማስባቸው ዜናዎች ለዚህ ወር እነዚህ ነበሩ። ለዛሬ በዚሁ አበቃን። ዩኤስኤ የተከበራችሁ የቴክኖሎጂ ለክዝሻን ተከታታዮች እንደምናላችሁ ሰላም ናችሁ ወይ? <clears throat> ወንድም ነህ በየነ እባላለሁኝ። ለዛሬ ይላችሁ የቀረብኩት copy paste ን በተመለከተ ነው። copy paste ብዙዎቻችሁ ጽሁፋችሁን ጽፋችሁ መጨረሻ ላይ አይታችሁ ከሆነ ኮፒስት ስቴራ ሲሆን በጣም ብዙ disadvantage ኦች አሉት። ይሄም ምንድን ነው የተለያዩ ፋይሎችን በተለያየ word file ላይ እየጻፋችሁ የነበረ እና እነዚህን የተለያዩ ፋይሎች አንድ ላይ ማገናኘት ከፈለጋችሁ አንዱ ፋይል ላይ ሆናችሁ ነው ሁሉም በየተራ ያመጣችሁ paste paste የምታደርጉት እና ለምሳሌ የምጽፉት article ወይም paper ወይም research ን ባለው በተለያየ ቦታ ላይ chapter one chapter two chapter three ብላችሁ በተለያየ ቦታ ጽፋችሁ ሊሆን ይችላል። በተለያየ document ራሱ ፋይል የሰጣችሁት እነዚህን አንድ ላይ combine ወይ ደግሞ አንድ ላይ ለማምጣት እና ለማገናኘት ስትፈልጉ ኮፒስት ነው ያለው አማራጭ እና ኮፒስት ያለው መጥፎ ጎኑ ምንድን ነው? እኛ ጽሁፋችንን በሰራነው መልኩ ጽሁፉን ባዘጋጀነው የ font style፣ የ footnote style፣ የ line spacing እና የተለያዩ አይነት የ text መልኮች አድርገን የሰራ ነውን ጽሁፍ copy pasting ስናደርገው እንደሆነ ሆኖ ነው paragraph ኡ ይበላሻል። አንዳንድ word ኦች ስንጥቀው ተበትነው ወደ ላይ ወደታች ከፍ ዝቅ ይላሉ እና እንደገና አዲስ edit ነው የምናካሄደው ማለት ነው። አዲስ editing ስናካሄድ ደግሞ በጣም ጊዜ ይፈጃል። በተለይ ደግሞ chapter ኦቹን በደንብ አገ ዲዛይን ነገር ሰርታቸው የነበረ ከሆነ copy paste በምናገው ጊዜ ግን የሚመጣብን የሚመጣብን ችግር እጅግ በጣም እጅግ በጣም በጣም እረፍት የሚነሳ እና እጅግ አሰልቺ የሆነ ስራ ነው እና ይህንን avoid ለማድረግ እንደ መፍትሄ ያገኘሁት መንገድ insert submenu ስር ያለች አንድ feature አለች እና <clears throat> ይሄ insert feature ስር ስትሄዱ object የሚል ነገር አለ። object ስር እንደገና እና text ፋይሉ ሁለት options አሉ እና ፋይሉን ትከፍታላችሁ። መጀመሪያ ለምሳሌ chapter one ትከፍታላችሁ። የምጽፉት ጽሁፍ አራት ወይ ሶስት chapter ያለው ከሆነ መጀመሪያ chapter one ትከፍቱና chapter level ላይ ሆናችሁ chapter two ን ለማስገባት የምትፈልጉት ብለን እናስብ። ከዛ የ chapter one እግር ላይ ትሄዳላችሁ፣ ታች ላይ የሚጨርስበት ማለት ነው። ገጽ አምስት ላይ ከሆነ ገጽ አምስት ላይ ትሄዱና enter ብላችሁ አዲስ ህዝብ ላይ ትሆናላችሁ። ከዛ chapter two ወይ ደግሞ ቀጣይ section ኡን እዚች insert submenu ስር ገብተው object ስር ገብተን object እና text from file የምትል ምርጫዎች አሉ። text from file የምትለዋን enter በማድረግ የምትፈልጉትን ፋይል ጠቁሙኝ፣ አሳዩ የሚለው ምርጫ በመፈለግ ብራውዘር አድርገን ያንን click ስናደርገው chapter one ወይ chapter two ን click ስናደርገው የ chapter እዛ የ chapter one እዛች ገጽ አምስት ቀጣዩ ላይን ላይ ሂዶ ስክት ይላል ማለት ነው እና በዛ ጊዜ ምንም አይነት change አይካሄድም። በሰራ ነው ውስጥ ያለው ሁሉ ነገር የሚመጣው አንድም ነገር የሚበላሽ የሚዛነፍ ነገር የለም። chapter two ብሎ ከምፈልገው ቦታ ላይ በጻፍነው style ቀጥሎ ይገባል ማለት ነው። ስለዚህ ጽሁፋችን ሙሉ በሙሉ edit አድርገን ከነበረ እንደገና ለአዲስ editing አንዳደረግም ማለት ነው እና ይሄ በጣም ትልቅ advantage ያለው ይመስለኛል። በተለይ ለእኛ ላያስኩራን ጽሁፎቻችንን በመጨረሻ ላይ edit ለማድረግ ሁሉም chapter ኦች አንድ ላይ አስገብተን edit ማድረግ በጣም የሚያስቸግረው በጣም አስቸጋሪ ነው የሚሆነው። ምክንያቱም ኮፒ ሲደረግ በጣም ብዙ ብዙ ለውጦች ይካያሉ። bold ሁሉ የሮ bold ሁሉ ላይሆን ይችላል። ጽሁፋችሁ ይዘነፋል እና የግድ ሰው ነው እያሳያችሁ edit እንትን ካለ በስተቀር በተለይ paragraph በተለይ አሁን በጣም እንቸገርበት paragraph ላይ እጅግ እጅግ ያስቸግራል። editing ላይ paragraph እንትን ና ይሄ ሲስተር ግን መጀመሪያ አስበን የሰራነው paragraph አስበን የሰራ footnote ኦች እያንዳንዱ ነገር ይዞ ስለሚመጣ በጣም advantageous ነው ብዬ አስባለሁ። ያው I hope copy paste አማራጭ መንገድ አለ ወይ የምትሉ ማጠፉ ግን በጣም ሞክራችሁ ብታዩት enjoyable እንደሚሆን ተስፋ አደርጋለሁ እና እስቲ ላሳያችሁ በምሳሌ እዚ ጋ የጻፉት አንድ essay ያለ እንደው ዝም ብዬ ለማሳየት ያህል ኢንተር ለዋለውኝ ይሄ essay አስራ አምስት ገጽ አለው መሰለኝ አስራ አምስት ገጽ አለው። ስለዚህ የመጨረሻው ገጽ ላይ ሄጄ አረጋለሁ። ሌላ ደግሞ እዚህ ጋር መክተት የምፈልገው ነገር ይኖራል ብለን እናስብ። እዚህ ጋር Alt ነክቼ ወደ right ሄዳለሁኝ። ኦልት ሁለት ነካሁኝ። insert page layout insert home እነዚህ የተለያዩ የ Alt ን ስነካ የሚመጡ ribbons ናቸው። ስለዚህ insert ላይ ሆነን down ስነካ submenu. Paste submenu. Table submenu. Table submenu. Illustration submenu. Il links illustration. Illustration. Submenu. Illustration links submenu. Links. Header and footer subtext submenu. To move from symbol submenu. Text submenu. Text submenu. تلون الرئيس النكا. Text box button drop down grid. Quick parts button drop. Text box object dot dot dot. Text box button drop down grid. Object dot dot dot. Split date and time dot object dot dot dot. Split button. Object تلون. Enter menu, lower ribbon, object dot dot. Object zip. Text from file dot dot. Text from file እና object dot dot dot. object ይውጣናል። object ን click ካደረግን ስዕል አስገቡ ነው የሚለን። ስለዚህ አንድ ሰው ጽሁፉን የጻፈ ባለበት ሰዓት በስዕል ደግፎ ማስገባት የምንፈልገው ነገር ካለ ይች ላይ click በማድረግ ፋይሉ ወይ ደግሞ picture የት እንደሚገኝ locate በማድረግ enter ሲለው የፈለገው ቦታ ላይ ስዕሉ ይገባለታል ማለት ነው። እችኛዋ ደግሞ text from file የምትለው ደግሞ ከፋይል ላይ ያለ ጽሁፍን አስገባ የምትለው ምርጫ ናች። ስለዚህ እዚህ ላይ click ሳደርግ የምታስገባውን ጽሁፍ ፈልግልህ እያለ ነው። ስለዚህ አሁን የምንፈልገው ምንድን ነው? ያለንበት ቦታ ላይ እንዲገባልን የምንፈልገውን chapter ወይ ጽሁፍ whatever ሊሆን ይችላል። ስለዚህ ለማሳየት ያክል እዚህ ዶክመንት ዴስክቶፕ ላይ አንድ ፋይል ይህንን ለምሳሌ ፋይል የቅድሙ ላይ ለማስገባት ብፈልግ እሱ ላይ ኢንተር ስለው ገባ ማለት ነው። ስለዚህ አስራ አምስት ገጽ በነበረኝ አራት ገጽ ጨመርኩ ማለት ነው። አሁን የገባችው advantage business. Much so that the responsibility lies at the end with it. 12 point blank times New Roman. Normal style line spacing. Double paragraph formatting. Justified. Outline. Fortran. On type web. Cap slash left. 10 point blank. The app. Belge care. 10 point blank. እንደዚህ ሆኖ ይገባል ማለት ነው። ስለዚህ I hope ግልጽ ነው ብዬ አስባለሁኝ። ግልጽ ያልሆነ ነገር ካለ ደግሞ ስትሞክሩት ግልጽ ያልሆነ ያልገባችሁ ነገር ካለ መልሶ እዛው በተለመደው ፌስቡክ page ላይ መጠቀ ይቻላል። እንጆይ ብያለውኝ። ተንክ ዩ ፕሮግራሙ መጀመሪያ ላይ እንደገለጽኩት ፕሮግራሙ የፕሮግራም ለአንድ ወር ተቋርጦ መቆየቱ ይታወሳል። ከዚህ በኋላም እንደማይቋረጥ መቼም ዋስትና መስጠት አልችልም፣ ግን እንዳይቋረጥ የምችለውን ሁሉ ጥረት አደርጋለሁ። ይህን ካልኩ ዘንዳ በተቋረጠበት ወቅት ማበረታቻ የሰጡኝን ግርማ ወዳጄን፣ ካሳሁን በዛብህ፣ ጆሲን ከስድስት ኪሎ ስድስት ኪሎ ዩኒቨርሲቲ አይደለሁም ብሎኛል። እኔ ስድስት ኪሎ ዩኒቨርሲቲ መስሎኝ ነው ሀይ ስኩል ነኝ ያለሁት ብሏል። ማህቡባ ዋትሳፕ ልካለች። ሌላው ዲላ መሰሉና ጌታሁን ታደሰ ከጎጃም ታደሰ ጌታሁን ታደሰ ተፈራ እና አማራ ሲሳይ ከባህር ዳር ወንድሜ ነህ በየነ እሱ በተለይ ፕሮግራሙን ሲልክልኝ አሁን ከቅድም ያዳመጣችሁትን እኔ ባለመላኬ ነው ፕሮግራሙ የተቋረጠው ፕሮግራም አቶ ነው በሚል ሁሉ አስቦ ነበር። እነዚ አይደለም። ቅድም በፕሮግራሜ መጀመሪያ ላይ የገለጽኳቸው ምክንያቶች ናቸው እንቅፋት የሆኑብኝ። ለእነሱ መፍትሄ እስከምናገኝ በተቻለኝ አቅም በ PC እየቀረጽኩ በሞባይል upload ለማድረግ እሞክራለሁ። ኢንተርኔት አማራጭ ካገኘውም እንዲሁ በኢንተርኔት በመደበኛው ማለት ነው በ PC ያለው በዛ ለመጠቀሜ ለመቀጠል ጥረት አድርጋለሁ። እንግዲህ አሁንም ቅድም እንዳልኩት የ SIM card ሁለት ቤቱን የምጠቀምበት ቀፎ SIM card ማንበቢያው ሽቦዋ በመሰበሩ ምክንያት በድምፅ መቀበያው ከእንግዲህ አይኖርም። ዋትሳፕ አንዴ ስለተመዘገበ በዋይፋይ በማገኝ ጊዜ ቢያንስ በሳምንት አንዴ እንኳን ገብቼ ማንበብ የሚቸገር አይመስለኝም በሞባይሏ። ስለዚህ ዋትሳፕ ቁጥሩ እንደተጠበቀ ነው 0972 33 81 52። email address እሱም እንደተጠበቀ ነው ክዝሽ at Google Groups dot com ከዚህ በፊት ኢሜሉን ልካችሁ ለማታውቁ ወይም ተልኮላችሁ ለማታውቁ ለመጀመሪያ ጊዜ ምንድን ነው የምታደርጉት? subscribe plus ክዝሽ at Google Groups dot com ብላችሁ ትልካላችሁ። ከዛ በኋላ ግን ቅድም የገለጽኩትን ኢሜይል ለምትጠቀሙት መልእክት ለመላክ ፕሮግራሙ ሲለቀቅ ወደ inbox አችሁ በቀጥታ ይደርሳችኋል። የፌስቡክ አድራሻውም እንደተጠበቀ ነው። M dot Facebook dot com slash ግዝሽ ወይም Facebook dot com slash ግዝሽ ወይም ኤፍፒ ዶት ኮም ስላሽ ግዝሽ ባጭሩ ለመጻፍ ግዝሽ K I Z I S H ነው። ምናልባት ከፌስቡክ ውጭ በአንዴ ማግኘት እፈልጋለሁ ለምትሉ የፖድካስቱም እንደተጠበቀ ነው። በኢ5 ኢ63 ኢ71 እና ኤኖቹም የተወሰኑት ኤን73 ኖኪያ ነው ይህን ብሎ የምንጠቅሰው በአንድሮይድ የምትጠቀሙ podcast application download በማድረግ ወደ ፕሮግራሙ subscribe ማድረግ ትችላላችሁ። የ subscribe ማድረጊያ አድራሻው ክዝሽ dot blogspot dot com slash posts slash default የሚል ነው። በዚህ ሰብ ሰርቪስ ፖድካስቶቻችሁ ላይ ፕሮግራሙ በተለቀቀ ጊዜ በሳምንት አንድ ጊዜ ለምሳሌ ቅዳሜ ወይ እሁድ አካባቢ update ብታደርጉ ካለ አዲስ episode 18 ወይም 19 ያለ አዲሱን ፕሮግራም ይነግራችኋል። እንግዲህ ይህን ቅድም እንዳልኩት እስቲ ምን አማራጭ ልትጠቁሙኝ ትችላላችሁ? ፕሮግራሙ እንዴት መስኬድ እንችላለን? ብቻል የሚዞርበትን መንገድ አንድ ሳምንት እኔ አንድ ሳምንት ሌላ ሰው ወይ ደግሞ አንድ ሰው የአስተያየቶችን coordinate የሚያደርግ አንድ ሰው ዜናዎችን coordinate የሚያደርግ አንድ ሰው ደግሞ ዋናው ፕሮግራም የሚያዘጋጅ እሺ ወይንም ሙሉ ለሙሉ እኔ ኃላፊነት ወስዳለሁ ሁሉንም የሚል ቢገኝ እኔ ደግሞ ፕሮግራሙ ማዘጋጀቱንም እና ጥያቄዎችን መመለስም እስከምችለው ድረስ ለማድረግ ዝግጁ ነኝ። ይህን አማራጮችን ያስብ ያለው አሁን ባለው ሶስቱ አንድ ሶስቱን ፕሮግራሞች መከፋፈል ማለት ነው። አስተያየቱን የሚያስተባብር አንድ ሰው ሊሆን ይችላል። ዜናዎችን የሚሰበስብ አንድ ሰው ሊሆን ይችላል። ዋናውን ፕሮግራም የሚያዘጋጅ አንድ ሰው ሊሆን ይችላል። የሚያዘጋጅ አባባላይ ዋናው ኃላፊነት ለሱ ይሰጣል እንጂ ከሰዎች ማንም ሰው እየቀረጸ ሊልክለት ይችላል። ሁለተኛው አማራጭ በጊዜ መከፋፈል፣ የዚህ ሳምንት እኔ፣ ቀጣይ ሳምንት ደመቀ፣ ቀጣይ ሳምንት እከሌ እንዲሆን ማድረግ ነው። ሶስተኛው አማራጭ ደግሞ ከእኔ ሌላ ቋሚ internet access ያለው ሰው ሙሉ ፕሮግራሙን ወስዶ ቅድም ያልኩት ግን እንደተጠበቀ ነው። እኔንም ሁላችንም ሌሎቻችንም አስተያየት በመላክም ፕሮግራም ቀርጸው በመላክም ዜናዎችንም ስናገኝ በመላክም ቅድም ያልጠቀስኩት ለምሳሌ ፌስቡኩን ጌታሁን የሚያምረውም ከዲላ አማረ ሲሳይ ከባህር ዳር ጠቁሞኝ ነበርና እንደዚሁም እኛም እኔም ሳገኝ ጠቁማለሁ ሌሎቻችንም የተጠቋቋምን የቡድን ስራ የጋራ ስራ የትብብር ስራ እንድናደርገው እፈልጋለሁ። እኔ እነዚህ ሶስት አማራጮች አሉኝ። ለወደፊት በየትኛው ብንሄድ ይሻላል? አይ የለም ከዚህ የተሻለ እኔ ደግሞ አማራጭ አለ እንዲህ ቢደረግስ የምትሉት ካለም ብትልኩ ደስ ይለኛል። አስተያየት የመላኪያ አድራሻዎቹ ቅድም የገለጽኳቸው ናቸው። WhatsApp ለምትልኩ 0972 33 81 52 ነው። ኢሜይል ለምትልኩ ክዝሽ at Google Groups dot com ነው። Facebook post ማድረግ ለምትፈልጉ m dot Facebook dot com slash ክዝሽ ወይም PC ላይ ከሆነ ያላችሁት Facebook dot com slash ክዝሽ በቂ ነው። ክዝሽ K I Z I S H ነው። በኢሜይልም ሆነ በዋትሳፕ የምትልኩ መጽሐፍ ለማትፈልጉ በድምጽ ቀርጻችሁ አስተያየቱን መላክ ይቻላል። መጽሐፍ ለምትፈልጉ በጽሁፍ ዋትሳፑ ላይም ሆነ ኢሜይላችሁ ላይ ወይም ፌስቡኩም ላይ ጽፋችሁ በጽሁፍ በእንግሊዝኛ በአማርኛ ጽፋችሁ መላክ ትችላላችሁ። አብራችሁን ስለቆያችሁ አመሰግናለሁ። ፕሮግራሙን የጋራ ብናደርገው ደስ ይለኛል። ለጋራ ይጠቅመናል፣ ለጋራ እንማራለን ብዬ አስባለሁ። እስቲ ሳምንት ሰው ደግሞ ሌላ ሌላ ደግሞ ከባድ ነገር አይግጠመኝና የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸሪ ገረመን